መጠቀም እንደሚችሉ ምን አጅል ኢዕላን ኒካህ ኒካህን ግልጽ ለማድረግና ኒካህን ለማሳወቅ ማለት ነው። በኒካህ ጊዜ በሰርግ ጊዜ የሚደረግ ነው። ኢዕላን ኒካህ ኒካህን ለማወጅ ማለት ነው። ኢዕላን ኒካህ ኒካህን ማወጅ ሁክሙ ሁክሙ ضرب النساء ሴቶች መምታት ሊዱፊ ከበሮን መጠቀማቸው ሚን አጅሊ ተብሎ ኢዕላን ኒካህ ኒካህን ለማወጅ ተብሎ ወርቡ ኒሳኢ ከበሮን መጠቀማቸው ከበሮን መጠቀማቸው ይስተሐቡ ድምፅ አይሰማም አይሰማም ይስተሐቡ ይወደዳል። በርቡ ኒሳ ኢልዱፊ ሴቶች ከበሮ መምታታቸው መጠቀማቸው ይወደዳል። ሁክሙ ብይኑ ምንድን ነው? ضرب النساء ሴቶች መምታታቸው ልዱፍ ከበሮ ማለት ነው። ዱፍ ማለት ቀብል ማለት ቀብል ዱፍ ማለት ጅቤ የሚሉት ነው። ቀብል ማለት ደግሞ ከበሮ ነው። በሁለት አቅጣጫ የሚመታው ማለት ነው። ቀብል የሚባለው እሱ ነው። አጠብል ለሁ ወጅሃን ከታችና ከላይ የሚመታው ማለት ነው። ይሄ አብዛኛው ቤተክርስቲያን ውስጥ የሚጠቀሙት ነው። ከላይና ከታች የሚመታው ጠብል ይባላል። ዱፍ ደግሞ ከላይ ብቻ አንዱ እጅ ብቻ ያለው ማለት ነው። ሁክሙ በርድ ኒሳኢ ሴቶች መምታታቸው ልጆች ከበሮን መደብደባቸውና መጠቀማቸው ምን አጅሊ ተብሎ ኢዕላን ኒካህ ኒካህን ለማወጅ ኒካህን ለማወጅና ለማሳወቅ ማለት ነው። ሰርግ ማለት ነው። ሰርግ ላይ ሙሽሪት ቤት መጣች እያሉ ስድስት ሙሽራው እየተባለ ይጨፈራል። ያ ማለት ነው። ይቻላል። ኒካህ ለሴቶች ይቻላል። እሱን የምንመለከተው ሙስተሐቡ ይስተሐቡ ይወደዳል። ዘርቡ ኒሳኢ ሴቶች መምታታቸው፣ ልብስ ከበሮን መጠቀማቸው፣ ሀታ ዩዕረፈ ኒካሑ ኒካሑ እንዲታወቅ ኒካሑ እንዲታወቅ ማለት ነው። ሀታ ዩዕረፈ ኒካሑ ሰርጉ ሰርግ መሆኑ እንዲታወቅ ምን መሆን አለበት? ሴቶች ልብስን መጠቀም አለባቸው። ይወደዳል፣ ጥሩ ነው። ሲዘመን ነቢይ ዓለይሂ ሰላቱ ወሰላም የሰሐባ ሚስቶች ሲጠቀሙት ነበር እና አይሻ ሲጠቀሙት ነበር ረዲየላሁ ዐንሁ። ይስተሐቡ ይወደዳል ሐዲስ ስላለ ነው ይወደዳል። ዶርቡን ኒሳ ሴቶች መምታታቸው ልጆች ከበሮን መጠቀማቸው ጊዜን መጠቀማቸው አታዩ ዕረፈ ኒካሁ ኒካሁ ኒካህነት እንዲታወቅ ማለት ለቅሶ አይደለም ዝም ብለናል። ዝም ብሎ ግብዣ አይደለም ሰርግ ነው ሰርግ ነው ግብዣ ነው እንግዳ መጥቶ ነው እንግዳ አቀባበል ነው ምንድን ነው ልዩነት አለ ይዕረፉ ኒካሁ ሰርግ ሰርግ መሆኑ የሚታወቀው ልጆች ከበሮ ይመታል ሴቶች ሙሽሪትን አጅበው የራሳቸውን ሽዳ ይላል ያ ማለት ነው ሐታ ይዕረፈ ኒካሁ ወይ እንዲታወቅ ወየኩነ ዛሊክ ይህ ደግሞ መሆን አለበት ከበሮ መምታት በይነ ኒካኢ በሴቶች መካከል ካፋ ብቻ በሴቶች መካከል ብቻ ነው የሚሆነው ሴትና ወንድ ተቀላቅሎ መጨፈር የለም የባህል መዘመር የለም እነሱ እነሱ ይስተሐቡ ደርቡ ኒካኢ ልድፊ ሐታ ይዕረፈ ኒካህ እንዲታወቁ ሰሃረ ግልጽ እንዲሆን ማለት ነው ወይ ግልጽ እንዲሆን ወየኩኑ ዛሊክ ይህ ደግሞ መሆን አለበት በይነ ኒሳ በሴቶች መካከል ካሷ ብቻ በሴቶች መካከል ብቻ ነው የሚከናወነው በሴቶች መካከል ብቻ ነው የሚከናወነው ወላ የኩኑ መስዑበን የተቀናጀ መሆን የለበትም የተቀናጀ መሆን የለበትም ቢሙሲቃ የሙዚቃ መሳሪያ ማለት ሙዚቃ ሙዚቃ ማለት የሙዚቃ መሳሪያ የሚሉት ነው ወላ ቢአላፊ ለሁ ፒያኖን ይመስል ሙዚቃ ወላ ቢአላፊ ለሁ ወይም እንደዚሁም በመጫወቻ መሳሪያዎች ማለት ነው። የሙዚቃ መሳሪያ ማለት ነው። ሙዚቃ ይሄ ዘመን አመጣሽ ሙዚቃ መሳሪያ ፒያኖ ምናምን የሚሉት ነገር አላተለሁ ደግሞ ማሲንቆ የመሳሰለው ነው። አላከለሁ ይባላል። ክራር፣ ማሲንቆ ምናምን የመሳሰሉት አላከለሁ ይባላል። አላከለሁ ይባላል። ሙዚቃ ደግሞ ሙዚቃ መሳሪያ ማለት ነው። ሙዚቃ ወላ የኩኑ መሆን የለበትም ነሽዳው ሴት ውስጥ የሚጠቀሙት ነሽዳ መሆን የለበትም መስተውበን የተቀናጀ መሆን የለበትም ቢሙሲቃ በሙሲቃ መሳሪያ ምንድነው መጠቀም ያለባቸው ወላ ቢአላፊላህ በሙዚቃ መሳሪያዎች ሙዚቃ ሙዚቃ መሳሪያ ነው አላተለሁ ማለት ነው የዘፈን መሳሪያዎች ሙዚቃ መሳሪያዎች ያው አላተለሁ በቃ መለየት ብቻ አላተለሁ ምንድን አልኳቸው የሙዚቃ መሳሪያ ነው። ሌላም ቦታ የሚለው ግን ሙዚቃ ያለው የአሁን ዘመን አመጣትና አላተለሁ ማለት ደግሞ ድሮ ጀምሮ የነበረው አላተለሁ ድሮ ጀምሮ የነበረው ምንድን ነው? ማሲንቆና ክራር የመሳሰሉት ማለት ነው። አላተለሁ የሚባለው ወላ አስዋቲን በድምፆችም መሆን የለበትም። ሙጥሪባቲን ቅንቀና ያለበት ማለት ነው። ማቀንቀን ተፈረቅራቂ ድምፅ ማለት ነው። ማቀንቀን ሙጥሪባ ማቀንቀን ድምፅ ራሱ የመሳሪያ አይነት ድምፅ አለ ቅላጭ ያለበት ማለት ነው። እላጭ ያለበት በጣም ደስ የሚል ነው ተብርብር የሚል ማለት ራሱ ሙዚቃ መሳሪያው የሚሰባበረው በማን ምንን ተከትሎ ነው? የሰውየውን ድምፅ አይነት የሚወጣ መሳሪያ ምን ብሎ እንደሚዘፍን የሙዚቃ መሳሪያው ሲሰማ ሰውየው ምን ብሎ እንደሚዘፍን ይታወቃል። የሙዚቃውን ጣዕም ያላቸው ሰዎች ይታወቃል። አንድ ያለ ሁለተኛ የሰውየውን የድምፅ አስተባበር ተከትሎ መሳሪያው ይመታል። መሳሪያው ይከናወናል ይደረጋል። ይህ ድምፅ መሰባበር የለበትም። ወላ የኩኑ መሆን የለበትም መስለው መስተውበን የተቀናጀ በሙዚቃ በሙዚቃ መሳሪያ ወላ ቢአላት ነው። አሁንም በሙዚቃ መሳሪያ ያንኛው በፒያኖ ይህንኛው ደግሞ ክራርና ምንን ይመስል ማሲንቆን ይመስል ወላ አስዋቲን በድምፆች መሆን የለበትም። ሙጥሪባቲን ምንድን አልኳችሁ? ምጥርጋ ቅላጽ ያለበት ድምፅ መሆን የለበትም። ተሰረስራችሁ ቅላጭ ያለበት ድምፅ መሆን የለበትም። አደጋ ነው። እንደዛ ከሆነ በነብዩ ዘመን አይሻ ረዲየላሁ ዐንሃ ምን ትላለች? ለማ ዘፈ ረጁል ቢምርአትን አንሳርያ አንሳር መዲና ውስጥ የሆነ ሰው በሆነ ሴት ሲጋባ ነብዩ አለይሂ ሰላቱ ወሰላም ያ አይሻ አለይሰ ኢንደኩም ለአነ ለሁ ምን ዘፈር የላችሁም እንደ ለምን ዝም ዝም አደረጋችሁ አሉ ነብዩ አለይሂ ሰላቱ ወሰላም እነ አንሳር አንሳሮች እኮ እንትን ይወዳሉ ዘፈን ነገር ይወዳሉ ዘፋፍኑ አሉ አይሻ ምን አሉ ምን እንበላ አይሻ አተይናኩም አተይናኩም فحينا نحييكم لولا الذهاب الأحمر ما حلت في داركم ولولا الحنطة السمراء ما كمنت عذاركم ይህን ግጥም ነገራ ነብዩ አለይሂ ሰላም መጣንላችሁ መጣንላችሁ እያለ እናንተም ተቀበሉ እኛም እኛም ሰላም በሉን ሰላም እንበላችሁ። አማርኛ በጣም ነው ቀያይ እንትን ባይኖር ኖሮ ቀያይ ወርቅ የፈሰሰ ባይኖር ኖሮ እናንተ አካባቢ ባልደረሰች ነበር እኛ ቤት ማለት ሀሳቡን እንትን ስለሆነ ብር ውድ ስለሆነች ውድ ወርቅ ረጅታችሁን ይሰዳችኋት ለማለት ነው። ቀይቷን ማንነት ለማለት እና ቀያይ ስንዴዎች ባይኖሩ ኖሮ እንደዚህ ባላማራት ባል ምናምን የሆነ አጋሪኩም አጋሮቻችን እንደዚህ ባላማሩ ነበር። የተለያየ ነገር ግጥም አለበት። ግን አንድ የሚከለከለው ነገር የልጅቱን ቅርጽ ከጸጉሯ ከጥሷ ድረስ አይነገርም። ጸጉሯ ወርዶ ወርዶ ሽንጧ ያለ ምናምን ከለሯ ምኗ መነገር የለበትም። እሱ መሆን የለበትም። እንጠራዋለን። እንጂ አለበለዚያ ይቻላል። ይህ ግጥም አለ። ለፊዳው ይቻላል። ወፊና ረጁሉን ያዕለሙ ማ ፊ ገድር ነቢዩ ዓለይሂ ሰላቱ ወሰላም ባገቡ ጊዜ ተስና ነበራለች። የድሮ አያቶችን አነሳች። የጦርነቱን ጀግኖችን ምናምን ምናምን አነሳች። ችግር የለም ግን ወፊና ረጁልን ያዕለሙ ማ ፊ ገድር የሚል ግጥም ገጠመ። እኛ ውስጥ አለ የነገውን የሚያውቃል ማንም ነቢዩን ዓለይሂ ሰላቱ ወሰላም لا يعلم ما في غد الله የነገን የሚያውቅ አላህ እንጂ የመጀመሪያውን ተጠቀም ይላል። ስለዚህ እስቲ የነብዩን ታሪክ ቢነሳ ቦታው ላይ የሰሃቦች ግንኙነት ቢነሳ ያለውን ማለት ነው። በቃ ጥሩ ይችላል ነገር ስለ ሙሽሪክ እዛው ያጠነጥኑ ይቻላል። ስለ ሙሽሪክ ወላ የኩኑ መስተወል የተቀናጀ መሆን የለበትም። በሙዚቃ በሙዚቃ መሳሪያ ወላ ቢአላቲለሁ እንደዚሁ ሙዚቃ መሳሪያ የድሮ የባህል ማለት ነው። ወላ አስዋቲ ዋሽንትን ምናምን የመሳሰሉ እዛ ውስጥ ነው ወላ አስዋቲን ድምጾች መሆን የለባቸው ሙቅሪባቲን ምን ያለባቸው ቅላጽ ያለባቸው ድምጽ መሆን የለበትም። ተቀራጭ ሰዎች እንደዛ አደጋ ጥሩ አይደለም። እነዛ መመሳሰል ይሆንብናል። ችግር ወላ በእሰ ችግር የለም። ወላ በእሰ ምንም ችግር የለም። ቢኢንሻድ ኒሳ ሴቶች ቢገጣጥሙ ችግር የለም። አሽዕረ ግጥም ቢገጣጥሙ ይችላል። አተይናኩም አተይናኩም ምን ነገር ያልኩት አተይናኩም አተይናኩም ተሐይና ነሐይኩም መፈሰል አይሳይም ወላ በእሰ ችግር የለም ቢኢንሻድ ኒሳ ሴቶች ቢነሽዱ አሽዕራ ግጥም ሊገጣጠሙ ይችላሉ ቢሃዲህል ሙናሰባ ይህን በማስመለከት ማለት ነው ቢሃዲህል ሙናሰባ ተርጉም በማስመለከት ግጥም ሊገጣጠሙ ይቻላል በሐይቱ በመጠን ነው በልክ በቦታ ላያስመዑሁነ ሪጃል ወንዶች በማይሰሙባቸው ቦታ ነው መሆን ያለበት ተቀላቅሎ ወንዶችን ሴቶች ሲናግሩ አቧራ ይጥሰስ አይቻልም። هذا ليس في الإسلام وهو محل لا يجعل من السماء تنوي أن يندزوج أن يقبل بهذه المناسبة ይህን በማስመልከት ማለት ነው ሰርጉን በማስመልከት لا يسمعهن الرجال ወንዶች የማይሰሙባቸው ቦታ ሆነው ቢገጣጠሙ ችግር የለም ሙሽሪትን ማስፋት ሙሽሪትን ይዘው ሴቶች ተሰብስበው አንድ ቦታ ላይ ቤት ውስጥ አጅበዋት ቢዘፍኑ ችግር የለም ምንም ጣጣ የለም ምንም ጣጣ የለም አሁን የባህል ሙዚቃ የሚባለው ነገር መሙዚቃ መሳሪያ ለቆ አለ አይደል እንዴ? የነዚህ ጋር ሙዚቃ አለ። ምንድን ነው? በሰርግ ላይ የሚባል ምን ነበር? የባህል ሰርግ ላይ የሚባል አታውቁም? ምንም ነገር የለም ወላ በእሳ ችግር የለም ቢኢንሳ ቢኢንሳ ቢኒሳኢ ሴቶች በመገጣጠማቸው አሽዑረ ግጥም በመገጣጠማቸው ቢሃዚህ ሙናሰባ ይህን በማስመልከት ማለት ነው ምንም በማስመልከት ፈርዱ የሀይቱ በቦታ ላያስመዑን ሪጃል ወንዶች በማይሰሙባቸው ቦታ ይችላል አለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ሲሉ ይናገራል ፈስሉ ምንጣፍ ነው ፈስሉ ማበይን አልሐላል ወልሐራም በሐራምና በሐላል መካከል ያለው ልዩነት አዱፉ ከበሮ መምታት ነው ይላል ነብዩ አለይሂ ሰላቱ ወሰላም። ሐራምና ሐላልን መለያ ነው ብለዋል። ከበሮ ሲመታ ምን ይባላል? ኦ ሰርግ አለ ማለት ነው ይባላል። ስለዚህ ማና ማን ተጋቡ፣ እከሌና እከሌ ተጋቡ፣ አንድ ላይ መንገድ ላይ እንኳ ቢታዩ ለዝሙት ተያይዞ ሂዶ ነው አይባልም። ሐላልና ሐራምን መለያ ነው ብለዋል። ከበሮ ሰርግ ነው ፈፍሉ ልዩነት ማበይነል ሐላል ወል ሐራም በሐራምና በሐላል መካከል ያለው ልዩነት አድፉ ከበሮ መምታት ወሰውቱ ድምፅ ማሰማት ሲኒካህ በኒካህ ጊዜ ድምፅ ማሰማት ነው። በኒካህ ጊዜ ድምፅ ማሰማት የግድ ዋጅብ ነው ማለት አይደለም። ከበሮ ካልተመታ ኒካህ አይሆንም አይቻልም ማለት አይደለም። ምን ዋናው ለሰዎች አብረው የሚሄዱ ከሆነ አንዱ ወንድ ልጅና አንዲት ልጅ አብረው በመንገድ ላይ የሚጓዙ ከሆነ የግድ መጋባታቸው መታወቅ አለበት። አለበለዚያ ሰዎችን ጥርጣሬ ውስጥ መክተት ነው። يكون حرام ሰዎችን ደግሞ ሐራም ቦታ ላይ መጣል ክልክል ይሆናል። ፈክሉ ማ በይነ الحلال والحرام በሐራምና በሐላል መካከል ያለው ልዩነት አድሱ ከበሮ ወሰውቱ ድምፅ ሰውት ማለት ምንድን ድምፅ ማለት ምንድን ድምፅ ማለት ምንድን ነው? ነሺዳ መነሽድ ማለት ነሺዳ መነሽድ ኒካህ በኒካህ ጊዜ ለነማን ነው ነሺዳ መነሽድ መነሽድ እነማን ናቸው? ሴቶች ምን ይጠቀማሉ? ከበሮ ይጠቀማሉ። ረዋሁል ኸምሰቱ አምስቱ ዘግቦታል እላ አባ ዳውደ አቡ ዳውድ ሲቀሩ ወሐሰነሁ ቱርሚዝዩ ሼኹ ቱርሚዝይ ሐዲሱ በጣም حسن ነው قوي ነው። ስለዚህ በሐላልና በሐራም መካከል ያለው ልዩነት ከበሮና ድምፅ ከበሮን መመታት አለበት፣ ግጥም መገጠም አለበት። ምሽዳ ሴቶች ማለት ነው። ሴቶች በሴቶች قال الشوكاني في نيل الأوطار የሚባለው ኪታባቸው ላይ ሸውካን ይላሉ። ስድስተኛው ራስ 200 ገጽ ላይ ፊዛሊከ ደሊሉን በዚህ መረጃ አለ ፊዛሊከ ደሊል በዚህ ውስጥ መረጃ አለ አላ አንሁ የጁዙ ፊ ኒካህ በኒካህ ይቻላል አላ አንሁ የጁዙ ፊ በኒካህ ጊዜ ይቻላል ضرب الأدفاف ከበሮዎችን መጠቀም አድፋፍ ፕሉራል ግድ አድፋፍ አነሁ የጁዙ ይበቃል ሲኒካህ በኒካህ ጊዜ ይቻላል ضرب الأدفاف ከበሮን መጠቀም እዚህ ላይ ቀይድ አለ የጁዙ በምን ጊዜ في النكاح ضرب الአድፋት ከተባለ ضرب الአድፋት في سائر النكاح ላይቱ ይህንን ነው የምናገኘው ማለት ነው ምን هذا العالم أنه يجوز في النكاح በኒካህ ጊዜ ይቻላል ضرب الأدفاف ከበሮዎችን መጠቀም ከበሮን መጠቀም ይቻላል ورفع الأصوات ድምፅንም ከፍ ማድረግ ይቻላል بشيء من الكلام የሆነ ነገር እየተናገሩ የሆነ ነገር እየተናገሩ እየገጣጠሙ ማለት ነው ነሑ ይህን ይመስል ለምሳሌ ነቢዩ ምን ብለዋል አተይናኩም አተይናኩም ተሐየና ነሐይኩም لولا لولا الذهب الأحمر ما حلت في داركم ولولا الحنطة السمراء ما سمينت عذاريكم ይህን ግጥም ገጥመዋል ነብዩ አለይሂ ሰላቱ ወሰላም ይህን የመሳሰሉትን በይና እንጂ በዚህ ብቻ እነዚህ ሶስቱ በይቶች ወይንም ሶስቱ ስንኞች ብቻ ላይ ቀጥም ይላል የፈለጉትን መግጠም ይቻላል ማለሜቱን ሐራም ሐራም እስካልሆነ ድረስ ወይም ደግሞ ወደ ሽርክ የሚያስገባ ካልሆነ ሙሐረማትን ሰዎችን የሚቀሰቅስ ካልሆነ ይቻላል የሚለውን በዚህ ነሁ አተይናኩም አተይናኩም ሐይና ነሐይኩም ለውለ الذهب الأحمر محلت داركم ነሁ ይመስል አተይናኩም አተይናኩም መጣናችሁ መጣን መጣንላችሁ መጣንላችሁ ወነሑ የመሳሰሉትን መግጠም ይቻላል ላብል አጋኒ ዘፈን ግን አይፈቀድም ላብል አጋኒ ዘፈን አይፈቀድም አልሙሀይዛ ቀስቃሽ የሆነ ለሹሩር ለአደጋ ቀስቃሽ የሆነ አደጋ ወሲብን ቀስቃሽ የሆነ የሰዎችን ስሜት የሚቀሰቅስ ስለሆነ ወንዶችና ሴቶችን አደጋ ቦታ የሚከት ከሆነ አይቻልም። ሙሀይዳ ሙሀይዳ ቀስቃሽ ለአደጋ የሚቀሰቅስ ከሆነ አይቻልም። አለክጥናጡ ሐራም ከሆነ ትላጣለ። በእኛ ሀገር አካሄዱ ንጹህ ሰርግ መውጣት ማለት ጅሃድ ነው። በጣም ጂሃድ በጣም በጣም አስፋን አስቸጋሪ ነው። ያው ወሳኙ የሁለት ሰዎች ስምምነት ሊሆን ይችላል፣ ቤተሰብን የማሳመን አቅም ሊሆን ይችላል። ተጋባናል። ቤተሰብ ይወዳል። ምክንያቱም የልጅን ዓለም ማየት ማለት ለነሱ በጣም ትልቅ ነገር ነው። ያላቸውን ሁሉ ተጠቅሞ ሙዚቃው እንትን ካላለ ካላስተጋባ ሰርግ ሰርግ አይመስላቸውም። ሀዘን ነው እንደ ነው لا بالأغاني المهيجة ቀስቃሽ በሆነ ዘፈን አይቻልም። ቢሹሩ ለአደጋ የሚቀሰቅስ በተንኩል ለአደጋ የሚቀሰቅስ ነገር አይቻልም። እሱን አይቻልም። ወልሙሽተሚላ ያካተተ የሆነ ነገርም አይነገርም። ያካተተ ምን አላወስል ጀማል ውበትን የሚገልጽ ነገር ውበትን የሚገልጽ ነገር በግጥም ውስጥ መኖር የለበትም። ጸጉሯ ወርዶ ወርዶ ሽንጧ እንደዚህ ነው፣ ምኗ እንደዚህ ነው፣ ምኗ እንደዚህ ነው እየተባለ አይገለጽም። አላወስል ጀማል ወስ ማለት መግለጽ አልጀማል ውበትን የሚገልጽ ግጥም መካተት የለበትም። ውበትን የሚገልጽ ከኋለኛ ላብል አጋኒ በዘፈን መሆን የለበትም። አልሙሀይጃ ቀጥቃ ቢሹሩጥ ለአደጋ የሚቀጠቀጥ ወልሙስተሚላ ላካተተ የሆነ አላወስቱ ጀማል ውበትን በመግለጽ ወልፉጁር መጥፎን ነገር የሴትና ወንድን የሚቀሰቅስ ማለት ነው። የሴትና ወንድን ወደ ፉጁር አይዚና ማለት ነው። ፉጁር ማለት ነው። አይዚና ወደ ዚና የሚቀሰቅስ ነገር መሆን የለበትም። ወማዓቀረቱል ኹሙር መጠጦችን ለመጠጣት የሚቀሰቅስ መሆን የለበትም። ሙዓጠራ ለመጠጣት መጋበዝ ማለት ቀስቃሽ ለመጠጣት የሚቀሰቅስ ወደ መጠጥ የሚገፋፋ መሆን የለበትም። ስለ ጀግና ሲነሳ ስለምን ሲወሳ ሰው ሊገፋፋ ይችላል። በቃ ደፋር ደፋር ብዙ ነገር ይቻላል በውስጥ ላይ ላብል አጋኒ ልሙሀይጃ በቀጣይ ዘፈኖች መካሄድ የለበትም። ሽሮት ወደ አደጋ የሚቀሰቅሱ ወልሙስተሚል አያካተቱ بتمهون مهون يلبسهم على وصف الجمال ودتني ميجل بتمهون يلبسهم والفجر ودزموت ميجاب بتمهون يلبسهم وما عكرة الخمود خمر كل ما تقطع من ميجاب بتمهون يلبسهم بس فإن ذلك يهينة بكم يحرم حرام رأس النكاح بنكاح ذي حرام كما يحرم في غيره بل الأم إن ذي حرام إن دمهم هم زفن وتسلي يا لسر جم ما إن دم يبقى هم زفر جم ذي حرام ولكن حتى من المسلمين من يستجرون أو من يكثرون አልበን በአንድ የሚከራዩ አሉ። በአንድ የሚከራዩ አሉ። ምን አጅል ምን አጅል هذا هذه الوليمة በሰርጓ ብለው ማለት ነው። هذه الساعة አማ ብዙ ነገር ይሰራል። فإن ذلك ይህ ድርጊት የተለያዩ እንትኑን ባረከላ የሆነ የሆነ ነገር አለ ባረከላሁ ፊኩም ወባረከ አለይኩም ወጀማዓ በይነኩማ ኸይር የሚለው አለ አይደል እሱን በምን አውጥተውታል አልሰማችሁም እንዴ? አላዳመጣችሁም እንዴ? አልሰማችሁም እ ማዳመጥ ሳይሆን ሰምታችኋል። አለ ይሄ ሁሉ ተሞክሮ በታክስ ትሰማለህ፣ መኪና ላይ ትሰማለህ፣ ለማስታወቂያ ላይ ትሰማለህ። እዚህ ተሞክሮ ሙዚቃ ሰምተሃል ማለት እኮ እንዴ በቃ አንተ ሙዚቃ አዳመጥ ነው ማለት አይደለም። ስንቱን ስንቱን ዘፋይን ታውቀዋለህ። መንገድ ላይ እየሰማ ምን ይሰማል እኮ ምንም አይደለም። ሰምተናል ባናዳምጥ አይደል ነው አይደል ምንም ምን የሚል ይመስላል ሰምተናል ስለዚህ አልሽር አልሽር አልሽር አልሽር በላት ይባላል فإن ذلك يحرم في النكاح كما يحرم في غيره ወከዛሊከ እንደዚሁ ሳኢሩል መላሂ ሌሎች የመጫወቻ መሳሪያዎችን የሙዚቃ መሳሪያዎችን አልመሐረማ እድሜ የሆኑ ብዙዎች አሉ። ወከዛሊከ እንደዚሁ ምን ናቸው መላሂ ሌሎችን መሳሪያዎች ዋሽንቱም ይሁን ክራርም ይሁን ማሲንቆም ይሁን የተለያዩ ሙዚቃ መሳሪያዎች አሉ። ክልክል ናቸው። ሀታ በሐላል እንኳን የምናቀላቀላቸው ለምሳሌ ባረከላሁ ባረከላሁ ፊኩማ ወባረከ አለይኩማ ወጀማዓ በይነኩማ ፊኸይር የሚለው የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ነው። ሐዲሱን የነቢዩን ሱና በምን አቀላቀሉ? በሙዚቃ በሙዚቃ መሳሪያ አይቻልም በሏቸው ተብሏል። ሰርግ ላይ ላሉት ለሙሽሪትና ለሙሽራው ምን እንላቸዋለን? ባረከላሁ ባረከላሁ ለኩማ ወባረከ አለይኩማ ወጀማዓ በይነኩማ ተኸይር እናላለን። ይህን እንላቸዋለን። ይህንን በሙዚቃ መሳሪያ ረጅም አይቻልም። ሱብሃንአላህ እያሉ ከበሮ መምታት ማለት ሱብሃንአላህ እያሉ ሙዚቃ መሳሪያ ሱብሃንአላህ ሱብሃንአላህ አሰላሙ አለይኩም የሚለው ማለት ነው። ብዙ ጊዜ የሚታሰም ሶላት ላይ ትሰማለህ። አሰላሙ አለይኩም ሶላት ላይ ራሱ አስሙ وكذلك እንደዚሁ ሳኢሩ ልመላኢል መሐረመ እርም የሆኑ ሙዚቃ መሳሪያዎችን አብረው ይከለከላሉ። ይምታሃል እዚህ ይጠናቀቃል። የሼኹ ሸውካኒ አባባል አየቷል ሙስሊማ አንቺ ሙስሊም እህቴ ሆይ በሰርግ ጊዜ የማይደረግ ነገር የለምና የዛሬ ያልሆነ ከሌ የሚባል አባባል አለ። أيتها المسلمة አንቺ ሙስሊም እህት ይሁን ላ ቱስሪፊ አሳባቲ ፊ ሽራኢል ጌጣጌጥን በመግዛት የዛን ዕለት በስንት ሺህ ስንት ሺህ የሚቆጠር ብር ይባክናል። ወርቅ ለመግዛት ያለለ ነገር ስንት ነገር ይገዛል። ላ ቱስሪፊ አሳባቲ ፊ ሽራኢል ጌጣጌጥን በመግዛት ወላ ጥምሻ ቀሚሶችን ማለት ነው የተለያዩ ቀሚሶችን ደስ لا تسሪፍ ያታባክኝ ሲሽራኤል ሁለይ ጌጣጌጥን በመግዛት አታባክኝ ወላ አጥሚሻ እንዲሁም ቀሚሶችን ማለት ነው የተለያዩ ቀሚሶችን ልብሶችን ማለት ነው አጥሚሻ ልብሶች በሉና ያዙ ቢሙናሰበት ይዋጅ ጋብቻን በማስመልከት ማለት ነው ጋብቻን በማስመልከት ሲሽራኤል ሁለይ ጌጣጌጥን በመግዛት ወላ ልብሶችን በመግዛት አታባክኝ ላ ትስሪፍ አታባክኝ ቢሙናሰበት ይዋጅ فإن هذا ይህ من الإسراፍ ከማባከን ይመደባል الذي ይህ ማባከን ደግሞ ነሃ አላሁ አንህ አላህ ከልክሏል በቁርአን ወአክበረ ተናግሯል አላህ أنه لا يحب أهله አባካኞችን እንደማይወድ ራሱ ተናግሯል ራሱ ተናግሯል አላህ فإن هذا ይህ ማባከን ሰርግን በማስመልከት የሚደረግ ማባከን ሱብሃንአላህ ሰርግ ላይ የሚደረግ ማባከን ገንዘብ ይባከናል ከረሜላ ምን ምርጫ አለ ከረሜላ ይረጫል እ ሌላ ሱካር ምን ይረጫል እ ትንሽ አይረጫል እሺ ምን ይረጫል አቧራ ሻም እ ለይተልኝ ለአንተ ይሄ ሁሉ መሐረማት ነው በጣም ስራት ውስጥ የሚገባ ነው በኢስላም የማይፈቀድ ማለት የምታውቋቸው ከገንዘብ ጋር የተያያዘና መሬት ላይ የሚፈስ ነገር ሁሉ ክልክል ነው በአጠቃላይ እንደዛ ነው መውሰድ ያለበት ገንዘብ ነገር ሆኖ ለሰው የማይጠቅም ነገር ላይ ከዋለ አደጋ በጌጣጌጥ ራሱ የተለያየ decoration በመጠቀም ብዙ ነገር የሚላቸው ውስጥ የሚደረግ ነገር አለ ያን ያን ሁሉ ክልክል ነው የሚያደርገው ያ ሁሉ ክልክል ነው ሰርጎ አይደረግ ማለት አይደለም ነብዩ አለይሂ ሰላቱ ወሰለም እጅግ maximum ያደረጉት ያወጡት ምንድን ነው? ዘይነብ እንዳገቡ ጊዜ ምን አደረጉ? ፍየል አርደዋል። ከዛ በታች ያለን ሰው ፍያን ሲያገቡ በምንድን ነው? በቴምርና ኪሎ ደይን ሚን ሸዒርን ነው። ሁለት ሁለት ነጥብ አምስት ኪሎ ግራም በሆነች ገልጽ ነው ያቺ ያከፋፈሉለት ሰሃባ ነው አምጡ አሉ። እንደውም ሰው ፍያን ባገቡ ጊዜ ምንድን አሉ? ነው አምጡ አሉ። ምን ስፍራ አምጥተዋል። ስፍራ ተነጠፈ ያላችሁን አምጡ አሏቸው። ስንቅ መጣ ተሰበሰበ ተበላ ተላሁዋል። ወሊም ሴት አይደለም ነቢዩ ዓለይሂ ሰላቱ ወሰላም የሰሓቦቻቸው ጋር ያለ ንብረት ሁሉ ይሳቸው የአንዱ አንዱ ጋር ያለ ያለ ነው። ሀጅሮች ማለት ነው። ካለ የሰዱ ባዕድሁም ባዕዱ አብዱራህማን ብን አውፍ ምን ብለውታል? አውሊር ወለው ብለዋል። አገባህ እንዴ ማለት በጋብቻ ጊዜ የሚደረግ ሽቱ ሸተታቸው ነው አለይሂ ሰላቱ አባ አብዱራህማን አገባህም አለ ካለናህም አገባሁ አለ እና አውሊን ወደ ቢሻት አንድ ስንዴ እንኳን ቢሆን ረድና ፈርዱን አሳውቀን ነው ሰላቱ ወለው ቢሻትን መነሻ ናት አሉ ግማሽ ለሀብታሞች መነሻ ልትሆን ትችላለች ወለወይ ደግሞ መድረሻ ልትሆን ትችላለች ስለዚህ መነሻ የለው መነሻ የለውም የሰርግ መነሻ የለውም መድረሻ የለውም ሰውዬ ብቻ ነው ይችላል ግን ሰርግ ማድረጉ በጣም ሱና ነው። ጥሩ የቻለ ሰው ማብላት ሰብስቦ ሰዎች ማለት ችግር የለም። ወላኪን ነብዩ አለይሂ ሰላቱ ወሰላም ሸሩ ጣዓም ጣዓሙን ወሊማ ብለዋል። ሌላ ቦታ አደገኛ ምግብ ማለት ለሰርግ የሚዘጋጅ ምግብ ነው። ለምን እነማ ዩድዓ ኢለይሃ ወደ ሰርግ የሚጠራው መላ የእቲሃ የማይመጣ ሰው የማይመጣ ሰው ይጠራል። ሌላ ጥሪ ያለብኝ የሚል ሀብታሙ ይጠራሉ። ድሆች ምስኪኖች ይገፋሉ። ዘንድ ይደረጋል። ማንም አይቀበላቸው እንደውም ሰርግ ሱሪቅ አይደለም መውሊድ አይደለም ሂድ ነው አይደል የሚባለው ሱሪቅ አይደለም ሂድ ያቆሽሽ ይመስላል በሩን ማለት ነው። ስለዚህ ነው የሚጠራው። ላ አበደ ያተጋል ይዘር ይዘር እኛ ከተቀየርን እንደዛ ነው። ባህሉ ግን እንደዛ ነው። ዲኑ ሳይሆን ባህሉ እንደዛ ነው። ዲኑ ግን እንደዛ ነው። فإن هذا من الإسراف كما باكن المجبال الذي ما باكن نهى الله عنه الله أدرى بالله كالكلوان وأخبر تناظر الله أنه لا يحب أهله ሰዎችንም እንደማይወዳቸው ተናግሯል። አባካኞችን ምን ብሏል? ቃለ ተዓላ እንዲህ አለ ወላ ቱስሪፉ አታባክኑ፣ እባካችሁ አታባክኑ። እነሁ አላህ ላ ዩሂቡል ሙስሪፊን አባካኞችን አይወድ። እኳነ ሸያጢን ናቸው ነው አይደል የሚለው ሌላ ቦታ የሰይጣን ወዳጆች ናቸው ብሏል አላህ። ምንም ጥቅም ፈጣሪያቸውን የማይፈሩ ናቸው። እኔ አልወድም አባካኝም ብሏል። ሰይጣንንም አይወድም። የሰይጣን ጓደኞች ናቸው ተብሏል። ያም አደጋ ነው። ولا تسرفوا አታባክኑ፣ እነሁ አላህ ላ ዩሂቡል ሙስሪፊን አባካኞችን አይወድም ነበር እንቅጣም ብዙ ይሄ ቃይዳ ነው። ወላ ትስሪፉ እነላህ ላ ዩሒቡል ሙስሪፊን እነሁ ላ ዩሒቡል ሙስሪፊን ቃይደቱን ኩልያ አንድ principle ሁሉም ነገር ነው የሚያካትተው። ውዱ ስናደርግ ማባከን ጥሩ አይደለም። ስንመገብም ማባከን ጥሩ አይደለም። ስንገዛም ስናደርግ የምናደርገውን ነገር ሁሉ ማባከን ጥሩ አይደለም። አለይከ አደራ ቢልኢዕትዳል ፍትሃዊ ይሁን ወተርኪል ሙባሃት ውድድርና ፉክክርን ተው። ውድድርና ፉክክርን እንተው። ሙባሃት ይህ ስለ ኢኮኖሚ እየመከሩ ነው አይደል? ነው ሰው ተበድሮ ምንም ገብቶ ምንም ገብቶ 20 ሺህ 50 ሺህ ብር ያወጣና ይደግፋል። እንደ በሳምንቱ ይለያያሉ። በፊት ስራ ይፈታል ወይ ተብሩ አይደለ ወይ ከሚስቱ አይደለ። ለዚህ አይነት መባከን አደጋ አለይክ አደራ ቢልኢዕቲዳል ፍትሃዊ ሁኑ በምታደርጉት ነገር ሁሉ ማለት ነው። ቁርአን ወተርኪል ሙባሃት ምንድን አልኳችሁ? ተርኪል ሙባሃት ፉክክርና ውድድር ይቀርባቸው። ይህን ተመለከተ ዙሪያ ላይ ለታስተዋል አይደል? ግጥ ነው። المرأة ሴት መታዘዝ እንዳለባት ለዘውጅሃ ባሏ ወተሕሪሙ ማዕስየቲሃ ለሁ ባሏን መወንጀልና እንዲህ ማለት ምን ያክል ሐራም እንደሆነ እንመለከታለን። طاعة المرأة ሴት ልጅ መታዘዟ ለዘውጅሃ ለባሏ ወተሕሪሙ እርም መሆኑ ማዕስየቱሃ ለሁ እሱን እምቢ ማለቷና እሱን መክለቷ መጣረሯ ሐራም መሆኑን እንመለከታለን። ከጅቡ አለይኩም በአንቺ ላይ ይወጅብሻል አየተሃል መርአ አንቺ እህት አንቺ ሴት ወይ አልሙስሊማ አንቺ ሙስሊም ሴት ወይ ይወጅብሻል ጧአቱ ዘውጂኪ ባልሽን እሺ ብሎ መታዘዝ ቢልማዕሩፊ በመልካም መልካም ከሆነ ሸሪዓ የሚያዘው ሸሪዓ የሚፈቅደው ከሆነ የሚያዝሽን ነገር አለ ከሸሪዓ ጋር ብቻ የሚያቃረንሽ ነገር እንዳያጭ ከሸሪዓ ጋር ከተቃረን በቢድዓ በተለያየ በመጥፎ ነገር ካዘዘች ግን በሽርክያት ምናምን ነገር ካዘዘ በሙሐረማት ካዘዘ እሺ ይላል። ለምን ላጣዓተ ሊመክሉቅን ሲመቅሴት ልካሊቅ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም ብለና ሐዲሳቸው ጌታን እየወነጀሉ ለሰው ልጅ እሺ ማለት ብሎ ነገር የለም አላህን የሚያስወነጅል ነገር ከሆነ ማለት ነው። ከዚህ አለይኪ ይወጅብብሻል። አየቱሃል መርአል ሙስሊማ አንቺ ሙስሊም እህቴ ሆይ ይወጅብብሻል። ጣዓቱ ዘውጂኪ ባልሽን እሺ ማለት መታዘዝ ቢልማዕሩፍ በመልካም መታዘዝ ይወጅብብሻል ይላል ይወጅብብሻል عن ابي هريره رضي الله عنه قال ከሐዲስ በኩል ስንመለከት አቡ ሁረይራ እንዲህ ይላል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ እንዲህ ብለዋል ኢዛ ሶለት ልመርአቱ አንድ ሴት ከሰገደች ከምሰሃ አምስት ወቅት ሶላቷን አሳምራ ከያዘች ወሐሰነት ፈርጅሃ ብልቷን ከሙሐረማት ከጠበቀች ወአጧዓት በዕለሃ ዘውጅ ማለት ነው በዕል ማለት ወአጧዓት እሺ ብላ ከታዘዘች በዕለሃ የዘውጅሃ ባሏን እሺ ብላ ከታዘዘች ደኸለት ትገባል። ሚን አይ አብዋቢል ከጀነት በሮች ሻአት የፈለገችው በር ትገባለች። የምትገባው በአንድ በር ነው። ስምንት በር ካለ ስምንቱም ይከፈትላታል። በፈለግሽው ግቢ ትባላለች። መርጣ ትገባለች። ለምን በአንዱ ነው የምትገባው፣ ግን ስምንቱም የተከፈተው ምንድን ነው? ለክብር ነው። ለእሷ ክብር ነው። በፈለገችው መጣ፣ በቀኝ በግራ በመካከል በዚህኛው በኩል በአረንጓዴው በር በቀዩ በር በፈለገችው መግባት ኢዛ ሰለት ምሰአ እንሴት ከሰገደች ፈንታ አምስት ወቅቷን ከሰገደች ወሐፈነት ከጠበቀች እርጃሃ ብልቷን ከጠበቀች ምን ማለት ነው? አይነዚና ከዚና ታዳነች ማለት ነው። ወአጣዓት ከታዘዘች بعلها أي زوجها ባሏን ከታዘዘች دخلت ትገባለች። من أي በየትኛው አብዋቢል ጀና ከጀነት በሮች أي ማለት በየትኛው شاءت በፈለገች በፈለገች በር ትገባለች። ረዋሁ ኢብኑ ሒባን ፊ ሰሒህ ኢብኑ ሒባን ሰሒሃቸው ላይ ዘግቦታል። ሰሒህ ኢብኑ ሒባን ሰሒህ ዘግቦታል። ይሄን وعن ابي هريره رضي الله عنه وعن ابي هريره رضي الله عنه በጣም ይከብዳል በጣም ይከብዳል ይከብዳል በጣም وعن ابي هريره رضي الله عنه አቡ ሁረይራ የዘገቡት ሐዲስ አለ እነ ረሱላህ ሰለላሁ ዐለይሂ ወሰለም ቃል ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሉ ላ የሕሉ ሊምርአትን ለሴት ልጅ አይፈቀድላትም አንተሱመ መጾም አይፈቀድላትም። ሱና ጾምን ማለት ነው። ረመዳንን ሳይሆን ሱና ጾም መጾም አይፈቀድላትም። ወዘውጁሃ ባሏ ሻሂዱን እዛው እያለ ቤት ውስጥ ማለት ነው። ሻሂድ ማለት መሳተፍ ማለት ነው። አብሯት እያለ አብሯት እያለ ኢላ ቢኢዝኒ አስፈቅደው ለምን በጾም ሰዓት ቀን ሊያስፈልገው ይችላል። ወንድ የሚያስፈልግ ነገር ሊያስፈልገው ይችላል። አንተ ልትጾም ላያሕሉ አይበቃም ሊምርአትን ለሴት ልጅ አይፈቀድም። አንተ ሱመ ልትጾም አይፈቀድላትም። ወዘውጁሃ ባሏ ሻሂዱን ምን ማለት ነው? ሻሂዱ ማለት ነው አይ ሐዲሩን እያለ ማለት ነው። አጠቀቁ ኢላ ቢኢድኒ አስፈቅደው እንጂ መጾም አይፈቀድላትም። ምን ከሆነ ነው? ምን ከሆነ ሱና ጾም ከሆነ ሱና ጾም ከሆነ አይሻ ምን ትላለች? በረመዳን ያመለጠኝን ጾም ሻዕባን ላይ ወስጄ ጾመዋለሁ ትላለች። ሻዕባን ላይ አንድ አመት ግሩፕ ሊገጥም እኮ ምንም አልቀረው። ሻዕባን ካለፈ ማን ነው? ረመዳን ሻዕባን ድረስ እስከሚጣበብ ድረስ ቀዷን ወስደዋለሁ ለምን? ምን አጅለ ኺድመቲ ረሱልላህ ነብዩን ለመዓደም ስልጥራት የጾምኩ ጊዜ ያስፈልገኛል ቢሉኝ ምን አደርጋለሁ? አሁን ማለት ነው አስፈቅዳለች ወላ ተእዘን ወላ ተእዘን መፍቀድም አይፈቀድላትም። ወላ ተእዘኑ መፍቀድም የለባትም ሲበይቲ ባሏ ቤት ውስጥ ለሰዎች ናግባ ያጎቱ ልጅ ያጎቷ ልጅ አጅነቢዮች የተለያዩ አይደል እያለ ሰዎች ማስገባት አይፈቀድም። ሰሪያ ተግድ ወላ ተእዘኑ ያው በአሁን ዘመን ቤት የጋራ ነው ንብረት ነው ወይ ነው ነው ምናምን ይዛን ነገር ነው አይ አይፈቀድም። ዋናው የተፈለገ አይደለም ንብረቱ ውስጥ ስለሆነ አይደለም የተፈለገ አንድ ነገር አለ ከጀርባ ምን ምን መልእክቱ ምንድን ነው? ተጀርባ የእሱ ገንዘብ ስለሆነ ነው አይደለም። እሱ ገንዘብ ላይ የሌላ ሰው መስቀል አትችልም ማለት አይደለም። ያ አይደለም የተፈለገው። የተፈለገው ምንድን ነው? አጅነቢይ እንደፈለገ መግባት መውጣት የለበትም ለማለት ነው። ጥንቃቄ እንዳደርጉ ነው። ወላ ተእዘኑ አትፍቀድ ሲለይቲ ባሏ ቤት አትፍቀድ ኢላ ቢኢዝኒ በፍቃዱ እንጂ መፍቀድ የለበትም። በፍቃዱ እንጂ ለሰዎች መፍቀድ አይጠበቅም። ነብዩ አለይሂ ሰላቱ ወሰላም አንድ ተናገሩትም ነገር አለ ሙዓዝ ሙዓዝ ብኑ ጀበል እንደማ ደኸለ لما قدم من شام الى المدينه ወደ መዲና በመጣ ጊዜ ነብዩን ሲያቸው ፈሰጀደ ስጁድ አደረገ ነብዩ ፊት መጣ ተነስ ምን ነው ምን ነካሃል ሙዓዝ ማለት ስጁድ ታደርግላቸው ተነሳ ተነሳ ለምን ስጁድ ታደርጋለህ ለኛል ማለት ካሁን በፊት አያውቅም ክልክል ነው ነብዩ አለይሂ ሰላቱ ወሰላም ለነብዩ ምን አላቸው እኒ ረአይቱ አህለ ሻም ሻሞችን አይቻቸዋለሁ የስጁዱ ለአሳቀቲህም ለዋና ለመሪዎቻቸው ስጁድ ሲያደርጉ አለና ለነብዩ ነገራቸው ነብዩ አለይሂ ሰላቱ ወሰላም ለው ለው አመርቱ አን የስጁደ ለው ካነ አን የስጁደ አልኢንሳኑ አልበሸሩ ልልበሸር የሰው ልጅ ለሰው ልጅ ስጁድ ቢያደርግ ኖሮ ለአመርቱ ልመርአት አንተ ስጁደ ሊዘውጅሃ ሴት ልጅ ነበር ለባሏ ስጁድ እንድታደርግ ናቸው አሉ ነብዩ አለይሂ ሰላቱ ወሰላም ወላኪን ላይ ስጁድ እንዳታደርግ ሲሆን አይደረግም አሉ ነብዩ አለይሂ ሰላቱ ወሰላም እና وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم النبي عليه الصلاه والسلام እንዲህ ብለዋል ኢዛ ዳአ ረጁሉ አንድ ሰው ጥሪ ካደረገ እምራአተሁ ሚስቱን ጠራት። ኢላ ፍራሽሽ ወደ ፍራሹ ነያ ያ ኢዛ ዳአ ረጁሉ አንድ ሰው ጥሪ ካደረገ እምራአተሁ ሚስቱን ከጠራት ኢላ ፍራሽ ወደ ምንጣፉ ቦታ ከጠራት ወደ ፍራሽ ከጠራት ፈለም ተእቲ አለመጣም እምቢ ካለችው ሰውየው ካደረ ወደ ፍራሹ ከጠራት ለግንኙነት ማለት ነው። ግልጽ ነው። ፈለም ተእቲ እንዲህ አልመጣም በቃ አይመቸኝም ካለችው ገባነ ከባተ ካደረ ሰውየው ፈለም ተእቲ ሳትመጣ ከቀረች ከባተ ካደረ ገባነ ተቆጥቶባት ካደረ ባሏ አለይሃ በእሷ ላይ ከተቆጣባት ተናዶባት ካደረ ለአነተሃል መላኢካ መላኢካዎች ይረግሟት ያድራሉ ሀብታቶች ውሃ እስከሚነዳ ድረስ መላኢካዎች ይረግሟት ሀብታቶች ውሃ ሀታ የርፋ ዘውጁሃ የሚላለ ሌላ ሀዲስ በዛኛው ነው የሚያገናኝ ያንኛው መቅደስ ነው አፎች ይጨምራል ነው እንጂ ቀን አያስፈልገውም እንዴ ቀንም ይቀጥላል አሁንም ምን ካላደረገ ግን ሸረዕይ ምክንያት ካላት ይችላል እዛ ከነት ፋኢባ እዛ ከነት መሪባ እዛ ከነ ላፈጥፈጥ እናትስል ከሆነ በሽታ ህመም ካለባት የተለያየ ነገር ምክንያት ካላት ሸረዕይ የሆነ ምክንያት ካላት ላ ላሁ ነፍሰን ኢላ ውስዓሃ ክልክል አይሆንባት ወላኪን ሸረዕይ ምክንያት ካይኖር ሸርዓዊ የሆነ በሸሪዓው ምክንያትነቱ ተቀባይነት የሌለው ምክንያት ደርድሮ ግን ያ ይቻላል። በራሳችን ሚዛን ውስጥ ልንፈተው እንችላለን። በራሳችን በሸሪዓ ሚዛን ውስጥ ግን አይገባም። إذا الرجل ሰውዬ ጥሪ ካደረገ ምርአተው ሚስቱን إلى ወደ ፍራሹ ጥሪ ካደረገላት ፈለም ሳትመጣ ከቀረች ፈለም ሳትመጣ ከቀረች ተባተ ካደረ ባል غضባንን ተቆጥቶባት ካደረ አለይሃ በሚስቱ ላይ ለአነተሃል መላኢካ መላኢካዎች ይረግሟታል ሀታ ተስቢሃ እስከሚነጋ ድረስ ይረግሟታል። ተስቢሃ ለውን ቢማዕና ሀታ የርባ አንሃ ዘውጁሃ ባሏ አፈውት እስከሚላት እስከሚወዳት ማለት ነው እንጂ እስከሚወድላት ይቅርታ እስከሚላት እንጂ እስከሚነጋ ብቻ አይቋረጥም ይላሉ። ሌላው ሐዲስ ያንን ስለሚያመጣ ማለት ነው። ረዋሁ ቡኻሪ ወሙስሊም ቡኻሪና ሙስሊም ዘግበውታል። ወገይሩሁማ ከሁለቱም ውጭ ያሉ ሌሎች ዑለማዎች ዘግበውታል። ወፊ ሪዋያ በሌላ ዘገባ ለቡኻሪ ወሙስሊም ቡኻሪና ሙስሊም በዘገቡት በሌላ ዘገባ ደግሞ ምን ይላሉ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሉ። ወለዚ ነፍሲ ቢየዲህ ነፍሴን በተቆጣጠራት ጌታ በእጁ በሆነች ጌታ እምላለሁኝ አሉ። ማሚን ረጁልን አንድ ሰው የለም አሉ ነብዩ ዐለይሂ ሰላቱ ወሰላም አንድ ወንደለም የለም የድዑ ጥሪ የሚያደርግ እምርአተው ሚስቱን ነይ ብሎ ጠርቷት ላ ፊራሽ ወደ ፊራሹ ነይ ብሎ ጠርቷት ፈተባ እንቢ ካለች አለይህ ለባሏ እንዲ አልመጣም ካለች ኢላ ካነ ነቢ ያ ቢሆን እንጂ ፊሰማኢ ከሰማያት በላይ ያለው ቢሆንባት እንጂ ሳኺጡን አለይሃ ተቆጥቶባት ቢያድር እንጂ ማን ማለት ነው ከሰማያት በላይ ያለው አላህ ለሰል መላኢካ ጋር እንዳታየኝ መላይካ ጋር እንዳታዩ አላህ ይቆጣባታል። እላ ካለ ለዚ ያ ቢሆን እንጂ ሲሰማይ ከሰማያት በላይ ያለው ሳክጦን ተቆጥቶባት ቢያድር እንጂ አላህ ይቆጣባታል። አለይሃ በዚህ ሴት ላይ አላህ ይቆጣባታል። እስከ መቼ ድረስ ሀታ የርዳ አንሃ ዘውጁሃ ባሏ እስከሚወድላት አፈውት ብዬ እስከሚላት ድረስ አንደኛ መለኮችን ይሰበስቧታል፣ ይረግሟታል። ሁለተኛ አላህም ተቆጥቶ ያድራል። አላህም ይቆጣባታል። والذي نفسي بيده ነፍሴን በተቆጣጠራት ጌታ ይሆንብኝ ما negative ነው። ማ ማን ረጁልን አንድ ወንድ የለም አንድ ሰው የለም። የዱ እምራአተ ወላ ፍራሱ ወደ ፍራሱ ጥሪ አድርጎላት ተባለ እንዲህ ካለችው أبى ማለት ምንድን ነው? ከለም ተእቲ ማለት ምንድን ነው? አልመጣች ፈአበት እዚህ ደግሞ ከተዕባ እንዲልስ አለች ኢላ ካነ ለዚ ሰማይ ሳፈጠን አለይሃ በሰማይ ያለ ቢቆጣባት እንጂ አታርዳ ነው። ወፊ ሪዋያ በሌላ ዘገባ ደግሞ ነብዩ አለይሂ ሰላቱ ወሰላም ይላል ሶላቱ ሰላሰቲ ነፈር ይብለዋል የሶስት ሰዎች ሶላት ላተተጃወዙ ሩኡሰሁም ከራሳቸው በላይ አትወጣም ብለዋል። ሰማያትን ሰንጥቃ መዝላት አትችልም። አንደኛ አልአርዱል አሪቅ ሀታ ይርጂ አይላ አመፀኛ ባሪያ ወደ ጌታው እስከሚመለስ ሶላት ተቀባይነት የለውም ይላል። ከከዳሊከ አልሙስኪሩ ሀታ የስዕወ የሰከረ ሰው ደግሞ አስተክራኑ የሰከረ አካል ደግሞ ከስክረቱ እስከሚወጣ ድረስ ሶላት ተቀባይነት የለውም። ከከዳሊከ አልመርአቱ እለቲ አበት አለቲ ናለሃ ዘውጅሃ ባላ ጠርቷት እምቢ ያለች ሴት እሷም ሶላቷ ከራሷ በላይ አይወጣም። ይህ በጣም አስፈሪ ሐዲስ እና ወለው ናዳሃ አለል አኺር ወለው ናዳሃ ጥሪ ቢያደርግላት እንኳ ወሄ አለ ተኑር ተኑር ማለት ምንድን ነው? ምድጃ ላይ ምን እያደረገች እያበሰለች እንኳ ቢጠራት መምጣት አለበት። ምግቡም ዳርም ነበር ምግቡ ሊቃጠልም እንኳን መምጣት አለበት። ለምን አባ ዋጅቡን ሐረጅ ወጀብ ይላል ወለው ካነት አላቀተ ቢዘህሪ ነው እግመል ጀርባ ላይ እንኳን ብትሆን ተውረድ ወሚን ሐቅ ዘውጅ ከሐቅ ከዘውጅ ሐቅ ውስጥ ይመደባል። አላ ዘውጀትህ በሚስቱ ላይ ሐቅ አለ። አንተ ቆመ ቀጥ ብላ መቆም አለባት። ቢሪአየት ይለይቱ እስካሁን የእሱን መብት ብቻ ነው አይደል? እሷ ላይ ያለን ግዴታ ነው አይደል? እየቆጠርን ያለ ነው አለበት እሱ ነው ሴትን አለበት ሴት ወሚን ሐቅ ዘውጂ ወሚን ሐቅ ዘውጂ ከባል ሐቅ ይመደባል። አላ ዘውጂቲ በሚስቱ ላይ ካለው ሐቅ ይመደባል። አንተ ቁመህ ቀጥ ብላ መቆም ለምን ቢሪአየቲ ቤቲ ቤቱን መጠበቅ አለባት፣ ማንከባከብ አለባት። ቤቱ ቤቷ፣ ቤቷ ቤቱ የሁለታችሁ የጋራ ቤት የጋራ ህይወት የጋራ ኑሮ የመሰረተው አንድነት ላተቁሙ አንተ ቆመ ቀጥ ብላ መቆም አለ ይሄ አየቲ በይቲ እኔ ቤት ያንተ ባሪያ ነኝ እንጂ ሰራተኛ ነኝ እንጂ የሚል መልስ የተለያየ አማርኛ መናገር አያስፈልግም። አረብኛ ዋላ ተኽሩጀ ምን መውጣት የለባትም ዋላ ተኽሩጀ መውጣት የለባትም ምንሁ ከሱ መውጣት የለባትም ከየት ከማን መውጣት أن تقوم برعاية بيته ቤቱን መጠበቅ አለባት። ولا تخرج منه ከቤት መውጣት የለባት። إلا بإذنه በፈቃዱ እንጂ መውጣት የለባት። ይምጣ ይፈቀድልኛል እዚህ ላይ ወላ የማህበረሰብ ሰው فقهاء فقهاء شافعية እንደሚሉት ነገር አለ حتى لو مات أبوها لا تذهب إلا بإذنه ደው አባቷ እንኳ ቢሞት ልሄድ ነው አባቴ ሞቷል ማለት ይሆናል እኮ አይደል እንደው ቢከሰት እንኳ እስከዚህ ድረስ ይደርሳል ማለት ነው ሀታ አባቷ እንኳን ቢሆን አባቱ እንኳን መሄድ ነው ፍቀድ ሊብላ እና ቢኢድኒ ከቤት መውጣት የለባትም ቃለ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ይላል እሱም አይ አይደረግም መጀመሪያ እስከዚህ ድረስ ደርሷል ማለት አይደለም ሀቁን ግን እስከ ጫፍ ድረስ ይነገርና ሰዎች በስምምነት የሚያስኬዱት ይሆናል ቃለ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ይላሉ አልመርአቱ ሴት ልጅ ራእየቱን ጠባቂ ናት፣ እረኛ ናት። ዘውጅሃ በባሏ ቤት አደራ አለባት። ወመስኡለቱን ተጠያቂ ናት ደግሞ አራእየቱሃ ስለምታንከባክበውና ስለምትጠብቀው ነገር ሁሉ ደግሞ ተጠያቂ ናት። ምን አደረግሽው? ልጆቹ እንዴት ሁኔታው እንዴት አደረግሽ? የማይፈቀድ ከሸርዓ የወጣ ሰው ግቡ ብለሻል። የተለያየ ነገር አላህ ዘንድ ተጠያቂነት ታጣጣለች። ነገር ወልመርአቱ ሴት ራእየቱን ጠባቂ ናት። ሲቤት ዘውጅሃ በባሏ ቤት ጠባቂ ናት። ወመስኡለቱን ተጠያቂ ናቸው። አላ እንዴትያ ስለምትጠብቀው አደራም ተጠያቂ ናቸው። የመልክ ማማም አላ ረዋሁ ልቡኻሪ ሙስሊም ቡኻሪና ሙስሊም ዘግበውታል። አልኢማሙ ራዕይ ወመስኡሉን አራዕየ ወልኢማሙ ራዕይ ወመስኡሉን አራዕየቱ አለር ወልዓብዱ ራዕን ፊማሊ ሰይዲ ወመስኡሉን አራዕየቱ ወኩሉና ራዕይ ወኩሉና መስኡሉን وكلنا راع وكلنا مسؤول عن رعيته ሁላችንም እረኞች ነን ሁላችንም ስለምንጠብቀው ነገር ተጠያቂዎች ነን የመርሳት ወምን ሐቂህ ከሐቁ ይመደባል አለይሃ በሴት ልጅ ላይ ካለ በልክ አንተ ቆመ ቀጥ ማለት አለባት የአመሌ ላይ በቤት ስራዋ ላይ ቀጥ ማለት አለባት ወላ ትህዊጁ አታስፈልገው እንዲፈልግ አታድርገው ወላ ትህዊጁ እንዲፈልግ አታድርገው ማለት ወላ ትህዊጁ ሚስት በቤት ስራዋ ላይ ቀጥ ማለት አለባት ወላ ትህዊጁ እንዲፈልግ አታድርገው ሌላ ጀልቢ ኻድማ አገልጋይ እንዳመጣ አታድርገው። ሌላ ሴት ሴት እንዲፈልግ አታድርገው። አገልጋይ ሴት እና ዘንድ ሀድማ ሀድም ቤተሰብ ከበዛ የግድ ሀድም ያስፈልጋል። ዘንድ ግን ሊመጣ ይችላል። ግን ዳካነት ይሄ ወምራቱ የተሐረዱ ምንሃ በዛ መስተዘር የለበትም ወየተዓረዱ መጋለጥ የለበትም ሊሰበቢሃ በዚህ በምትመጣዋ ሰራተኛ አማካኝነት ሊል ኸጠር አደጋ ላይ መውደቅ የለበትም ሲነፍሲ በራሱም ላይ ወአውላድ በልጆችም ላይ አደጋ መውደቅ የለበትም አደጋ ላይ መውደቅ የለበትም ባል አደራ ومن حقها عليها በሷ ላይ ካለው መብት አንተ ቁመ ቀጥ ማለት አለባት የአመል ላይ በቤት ስራ ወላ ተህዊጁ ምን ማለት ነው ምን ማለት ወላ ተህዊጁ ወላ ተህዊጁ ምን ማለት እንዲፈልግ አታድርገው ኢላ ጀልቢ ጀልብ ምንድን ነው አገልጋይ ለማምጣት ኻዲማ ማለት አገልጋይ ማለት የተሐረጁ ምንሃ በሷ መቸገር የለበትም ወየተዓረዱ መጋለጥ የለበትም ሊሰለቢሃ በዚህ በሰራተኛ ምክንያት ለመቀጠል ለአደጋ ሲነፍሲ በራሱ ይሁን በአውላዲ በልጆችም ላይ አደጋ መምጣት የለበትም። ታዲያ ሸኹል እስላም ኢብኑ ተይሚያ ሸኹል እስላም ኢብኑ ተይሚያ እንዲህ ይላል ረሂመሁላህ في مجموع الفتاوي من يقولنا قوله تعالى يا الله እንዲህ ይላል فالصالحات صالحات ሴቶች ደጋግ ሴቶች ይላል ቁርአን فالصالحات ደጋግ ሴቶች ቃኔታቱን አላህን ፈሪዎች ናቸው። ደጋግ ሴቶች አላህን ፈሪዎች ናቸው። ደጋ አላህን ፈሪሶች ደግሞ ደጋግ ናቸው ማለት ነው። የሷሊሃት ምንድነው? adjective ነው ቃኔታት ያለ ከሷሊሃት ሷሊሃት በጣም ብዙ እንትን አለው ማለት ነው። በብዙ ነገር ይገለጣል ማለት ነው። ከሷሊሃቱ ሷሊሃት የሚባሉ ሴቶች ቃኔታቱን፣ ሐፊዛቱን፣ ሙሰሊያቱን፣ ቃኢማቱን፣ ቃኢማቱን ብዙ ብዙ adjective አላቸው ብዙ ሷሊሃት ያለ እምራአቱን ሷሊሃ ማለት በጣም ብዙ ቅርንጫፍ አላት። ከሷሊሃቱ ደጋግ ሴቶች ቃኔታቱን አላህን ፈሪሶች ናቸው። حافظات ጠባቂዎች ናቸው። ለልገይቢ ባላቸው ርቆ ሲሄድ ይጠብቃሉ፣ ክብሩን ይጠብቃሉ፣ ራሳቸውን ይጠብቃሉ፣ ቤትንና ልጆቻቸውን ይጠብቃሉ። ቢማ ሐፊዘላህ አላህ በጣለባቸው አደራ አማካኝነት ተሷሊሃት ደጋግ ሴቶች ቃኒታቱን አላህን ፈሪዎች ናቸው። ሐፊዛቱን ጠባቂዎች ናቸው። ለልገይብ ገይብን ጠባቂዎች ናቸው። ቢማ ሐፊዘላህ አላህ አደራ በጣለባቸው መልኩ ጠባቂዎች ናቸው ይላል አላህ። አወድሳቸዋለሁ። የቅተቢ ይቺ አሁን የቀራናት የቁርአን አያ ፈሳሪሐቱ ቃኒታቱን ሐፊዛቱን ሊል ሐፊዛቱን ሊል ገይብ ማለት ምንድን ነው? ሊል ገይብ ማለት ምንድን ነው? ቃለ ርቆ ሲሄድ ማለት እንዲ ምናምን ሊሄድ ይህን ውጭ ሊሄድ ይችላል። ቢማ ሐፊዘላህ መጋደም ከሆነ መሰቀል ይችላል። ቢማ ሐፊዘላህ አላህ በቃልባት አደራ የቅተቢ ይህ ይጠቁመናል። ውጁበ ጠዋዕቲሃ መታዘዝ እንደሚወጅብባት ይጠቁማል። ይህ ሐዲስ ራሱ ሊዘውጂሃ ለባሏ ታዛዥ መሆን አለባት። ሙጥለቀን ያለ ምንም ገደብ ሙጥለቀን ያለምንም ገደብ ምን ኺድመትን በኺድማም ይሁን እሺ ማለት አለባት። ወሰፈሪ ማአሁ አብረውን በመባል እንሂድ የት እዚህ ቦታ ነቢዩ ጋር አለይሂ ሰላቱ ወሰላም ምን ያደርጉ ነበር? ሚስቶቻቸው ሀታ ጂሃድ አብረዋቸው ተከትለው ይሄዱ ነበር አይደል? ይዘምቱ ነበር አለ አብረው ይሄዱ ነበር። ለዘውጅሃ ለባሏ ታዛዥ መሆን አለባት። ሙጥለቅን ያለምንም ገደብ ምን ኺድመትን በማገልገልም ይሁን ወሰፈሪ ማአሁ አብረው በመሄድም ይሁን መንገድ ወተምኪን ነው በማንኛውም ነገር እሱን በማመቻት እሺ እሺ እሺ ቃል ማለም የእሙርሃ ቢማዕሲያ በወንጀል እስካላዘዛት ድረስ ተምኪን ለእሷ ማመቻቸት ለእሱ ማመቻቸት አለባት ወገይሪ ዛሊክ ሌላም ሌላ ከማ አለይህ ሱነቱ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱሉ ሱና እንደጠቆመ እንሳሃ እዚህ ይጠናቀቃል። የሴቶች በእኛ ላይ ያለ ደግሞ ታደሳሉ በጣም